السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين إن شاء الله تعالى يه የአልቀዋኢዱ ልአርባዓ ክፍል አራት ትምህርት ይሆናል ማለት ነው። በመጀመሪያዎቹ ሶስት ክፍሎች ያየናቸው ነጥቦች ነበሩ። እነሱም ምንድናቸው? አንደኛ የኢብራሂም አለይሂ ሰላም መንገድ ሐኒፊያ በመባል የምትታወቀው አላሁ ስብሓንሁ ወተዓላን በብቸኝነት ማምለክ ለሱም ደግሞ ሃይማኖት የተባለን በጠቅላላ ጥርት ማድረግ መሆኑን አይተን ነበር ማለት ነው። በሁለተኛ ነጥብ ደግሞ ምን አይተን ነበር? ነብዩ ሰለላሁ ዐለይሂ ወሰለም የተላኩባቸው የመካ አጋሪያን ሙሽሪኮች ምን ያደርጉ ነበር? የአላህን ፈጣሪነት፣ የአላህን አስተናባሪነት፣ የአላህን ብቸኛ ጌትነት ያምኑ ነበር። ከመሆኑም ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም ተጋደሏቸው። በምን ምክንያት? ምክንያቱም እነሱ የአላህን ፈጣሪነት፣ አስተናባሪነት፣ ጌትነት ካመኑ በኋላ አምልኮን በጠቅላላ ደግሞ ለዚህ ለብቸኛው ፈጣሪ አላደረጉም ነበር ማለት ነው። እሱንም ያመልካሉ፣ በሱም ላይ ደግሞ ሌሎችን ያጋራሉ ማለት ነው። ሁለተኛው መርሆ ላይ ደግሞ ምን አይተን ነበረ? ይህንን የሚፈጽሙበት ደግሞ ካላህ ውጭ ያሉትን የሚያመልኩበትን ምክንያት ብለው ያቀረቡት ምንድን ነው? እኛ ፈጣሪ ናቸው፣ እኛ አስተናባሪ ናቸው ብለን አይደለም የምናመልካቸው ነገር ግን አሉ ወደ አላህ መቃረብን ያቃርቡናል ብለን ነው አሉ። እንደገናም ደግሞ ከአላህ ጋር ያማልዱናል ብለን ነው አሉ። ነገር ግን አላህ ይሄን ውድቅ አደረገባቸውና ምን አለ ጭራሽ መልስ ሲሰጣቸው አላሁ ስብሓነሁ ወተዓላ ውሸታምና ከሃዲ የሆነን ሰው አይመራም አለ ማለት ነው። በዛሬው ዕለት ደግሞ የምናየው አልቃኢደቱ ሳሊሳ ሶስተኛውን መርሆ ነው ደግሞ የምናየው ማለት ነው። ምን የሆነበትን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው የማንዘር ናቸው የኢስማኤል አለይሂ ሰላም ዘር ናቸው ማለት ነው። የማን የልጅ ልጅ ማለት ነው? የኢብራሂም አለይሂ ሰላም። ኢብራሂም አለይሂ ሰላም የነብያት ሁሉ አባት በመባል ይታወቃል። ምክንያቱም ከሱ በኋላ የመጡ ነብዮች በጠቅላላ የሱ ዘሮች ናቸው። የአረቦቹ አባት ነብየላህ ኢስማኤል ሲባል፣ የእስራኤሎቹ አባት ደግሞ ከይስሐቅ የተገኘው ነብየላህ ያዕቁብ የእስራኤሎቹ አባት ተባለ ማለት ነው። አብዛኛዎቹ ነብያት የመጡት ከማን ነው? ከእስራኤሎቹ ግንድ በኩል ነው። አላሁ ስብሓንሁ ወተዓላ ግን ለነዛ ለእስራኤል ህዝቦች ማለት ነው እና ለዝርያዎቻቸው ተውራትን፣ ኢንጂልን የመሳሰሉትን ኪታቦች አውርዶ ሲያበቃ አረቦቹ መሀይም ነበሩ። ራሱም ደግሞ ምን ብሏል? መልእክተኛን ሳንልክ አንቀጣም ባለው መሰረት ወኻተሙል አንቢያኢ ወልሙርሰሊን የነቢያትና የመልእክተኞች መደምደሚያ የሆኑትን ነቢዩ ሰለላሁ ዐለይሂ ወሰለምን ለዓለማት እዝነት ይሆን ዘንድ አህለል ኪታቦች ይደብቁ የነበሩትን ሊያጋልጡባቸው ለነዚህ ደግሞ መሐይም ለነበሩ አረቦች እሳቸውን ልኮ ማስረጃ የሆኑ ዘንድ በሽርክ ዓለም ከተጨማለቀች በኋላ ምን አደረገ ማለት ነው? አላህ በተውሂድ እንድትበራ አላህ ነብዩ ሰለላሁ ዐለይሂ ወሰለምን ሰበብ አድርጎ ላካቸው ማለት ነው። ስለዚህ እሳቸው በተላኩበት ወቅት ምን እንደነበር በተጨባጭ ያለው ሁኔታ እዚህ ሶስተኛው መርሆ ላይ ምናየው ይሆናል ማለት ነው። አነ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ظهر على أناس በሰዎች ላይ ተላኩ ወይም የተላኩባቸው ሰዎች ምን ነበሩ? ሙተፈሪቂን የተለያዩ ነበሩ። ፊ ዒባዳቲሂም በአምልኮዎቻቸው የተለያዩ ነበር። ከዚህ ምን እንይዛለን? አረቦች ማለት ነው። አረብ ሆነው ሲያበቁ እንዲህ የለያያቸው አምልኳቸው ነው። እርስ በእርስ እንዲዋጉ ጠላት እንዲሆኑ ያደረጋቸው በቁጥር አንድነት በአምልኮ መለያየታቸው ነው። ከነሱ ውስጥ ዛፍ የሚያመልክ አለ። ከነሱ ውስጥ ድንጋይ የሚያመልክ አለ። ፀሐይ የሚያመልክ አለ። ጨረቃ የሚያመልክ አለ። ኮከብ የሚያመልክ አለ። ነብይ የሚያመልክ አለ። መላኢካ የሚያመልክ አለ። ጂን የሚያመልክ አለ። አምልኳቸው የተለያየ ነው። በአምልኮ ላይ አንድ ካልሆኑ እንዴት ብለውስ አንድ ሊሆኑ ይችላሉ? ስለዚህ ظهر على أناس ነብዩ ሰለላሁ ዐለይሂ ወሰለም የተላኩት በሰዎች ላይ ነው። ሙተፈሪቂን የተለያዩ የሆኑ ፊ ዒባዳቲሂም በአምልኮዎቻቸው የተለያዩ የሆኑ ማለት ነው። ግን ይሄ ማለት ምን ማለት ነው? በአምልኮህ ተለያይተሃል እና የገሌ ሽርክ ከገሌ ሽርክ ይለያል አይባልም። ከአንድ ፈጣሪ አምላካችን አላህ ውጭ ላሉ አካላት ሲሰጥ ሽርክ ይባላል፣ ክህደት ይባላል። እምነት ተብሎም አይጠራም ማለት ነው። የሚመለኩት አካላት ደግሞ ማለት ነው ጅብሪልም ይሁን ኢሳም ይሁን ነቢዩ ሙሐመድም ይሁኑ አልይም ይሁን ሁሴንም ይሁን ቃጥባሬም ይሁን አብሬትም ይሁን በውሸት ነው እየተመለኩ ያለው። አምልኮ ከተሰጠ ሊሰጥ የሚገባው ለብቸኛው ፈጣሪ ብቻና ብቻ ነው ማለት ነው። ሚንሁም ከነሱ ውስጥ መያዕቡዱል መላኢካ መላኢካን የሚያመልክ ነበር አለ አሉ ሼክ ሙሐመድ ኢብን አብዱል ወሃብ ረሂመሁላህ። ወሚንሁም ከነሱ ውስጥ መያዕቡዱል አንቢያ ነቢያትን የሚያመልክ ነበር፣ ወሷሊሂን ደጋጎችንም የሚያመልክ ነበር። ወሚንሁም ከነሱ ውስጥ መያዕቡዱል አሽጃር ዛፍን ደግሞ የሚያመልክ ነበር። ወልአሕጃር ድንጋይንም ደግሞ እንደዚሁ የሚያመልክ ነበር። ዛፍና ድንጋይ ሲባል የሆነች ዛፍን ወይም የሆነች ድንጋይን ድንጋዩ ይቀረጻል በሆነ መንፈስ ስም ማለት ነው ወይም በሆነ ወልይ በሚሉት ሰው ስም ከዛ ያ ድንጋይ ይመለካል ማለት ነው ዛፍ ደግሞ ሲባል ያቺን ዛፍ ለብቻዋ ለይተው ምን ያደርጓታል ማለት ነው መልካም መልካም ነገር ሚሉትን ወስደው ያፈሱባታል ይደፉባታል ልክ ቂቤ ሰዎች ዛፍ እንደሚቀቡት ማለት ነው የመሳሰለው ይሄ ሁሉ እንግዲህ እናት እንጂ አናቷ ሲደርቅ ቂቤ የሚገባት ዛፍ ቂቤ የሚቀባል የሚል በተፈጥሮ ሰምተንም አይተንም አናውቅም አላህ ዓለምን ከጀመረበት ቀን ጀምሮ ማለት ነው። ስለዚህ ይሄ ሁሉ ምንድነው ዛፍ አምልኮ ይባላል ማለት ነው። ወሚንሁም ያዕቡዱ ሸምስ ከነሱ ውስጥ ደግሞ ፀሐይን የሚያመልክ ነበር። ወልቀመር ጨረቃንም የሚያመልክ ነበር። ወቃተለሁም ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ተጋደሏቸው። ማንን? ሁሉንም ማለት ነው። አንዳቸውንም ሳይለዩ ወለም ይፈርቅ በይነሁም በመካከላቸው አንድንም ሳይለይ ሁሉን ተዋጓቸው። والدليل قوله تعالى لزيم ما سرجو لك قالوا الله سبحانه وتعالى قال نوالونا شيخ محمد بن عبد الوهاب من اللي يمطونه مالتنا ما سرجا اللي يمطونه وقاتلوهم تزازنوا هي الله نه يعززوا وقاتلوهم تغادلواچو حتى لا تكون فتنه فتنه اسكما تكسات درس فتنة يتبالو شرك نو شرك ميبال اسكما يكسات درس شرك اسكي طفا درس تغادلواچو على ويكون الدين كله لله ሃይማኖት የተባለ ጠቅላላ ደግሞ ጥርት ብሎ ለአላህ እስኪፈጸም ድረስ አለ። ስለዚህ ይሄ የአላህ ትእዛዝ ነው። ለማ ለነብዩ ሰለላሁ ዐለይሂ ወሰለም በወቅቱ ምን የተደረገ የታዘዘ ማለት ነው። ከዚህ ምን ተረዳን? የነገሌ ሽርክ ከነገሌ ሽርክ ይሻላል አይባልም ማለት ነው። ዛሬ ሀገራችን ላይ ሙስሊም ነኝ ብሎ አብዛኛው ራሱን የሚጠራ ሰው ትመለከታለህ ማለት ነው። ምን ሲያደርግ ነሷራዎች ገብርኤል ሆይ መንገዴን ላንተ አደራ ሰጥቻለሁ ሲሉት፣ አረ ይሄ እኮ ክህደት ነው እንዴት ለገብርኤል መንገድ አደራ ይሰጣል ይላሉ። ጅብሪል ማን ከመሆኑ ጋር በህይወት ያለ የመላእክቶች አለቃ የስድስት መቶ ክንፍ ባለቤት ከመሆኑ ጋር ወደኛ ስትመጣ ጅብሪል ያውም በህይወት አለ። ነቢዩ ሙሐመድ ሞተዋል። ምን ሲባል ተሰማለ በአደባባይ የክህደት ንግግር ያውም መስጂድ ዙሪያ ላይ አሰላሙ አለይካ ያ ቀመረል መካ፣ ልቤ ባንቱ በእርሶ ተመካ ይባላል። ልቤ ባንቱ በማ በነቢዩ ሙሐመድ ማለት ነው። በእርሶ ተመካ ተመክቻለሁ ይላሉ። ይሄ ክህደት ነው። ወላሂ የከፋው ቢከፋው ይሄ ክህደት ንግግር ነው። እኛ እንድንመካ የታዘዝ ነው በማይሞተው ሕያው በሆነው በአንድ አላህ ነው፣ በፈጣሪ ማለት ነው። ሀታ በጅብሪል አሁን በህይወት ባለው ልንመካበት አልተፈቀደልንም። ነሷራዎች ሲሰሩት ክህደት ነው አልን አይደለ? እዚህ ሙስሊም ነኝ ብሎ አብደላ አብድራህማን ተብሎ ይሄን ክህደት ሲሰራ እንዴት ነው ኩፍር የማይሆነው? ለምን አላህ እንዲህ ብሏል። ወተወከል ትእዛዝ ነው። ተመኩበት፣ ተመካበት አለል ሐይ ለዚ ላ የሙት ሕያው በሆነው በማይሞተው በማ በአላህ ጅብሪል ሕያው ነው፣ ግን ይሞታል ከጊዜ በኋላ። ሐታ በጅብሪል መመካት ክህደት ከሆነ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መመካትም ክህደት ነው ማለት ነው። ይህን ደግሞ ማንም የከፋው ቢከፋው አንድነታችንን በተናችሁብን ቢሉም ፖለቲከኞች እንበትናለን፣ ደና አድርገን እንበትናለን። ምክንያቱም አንድነት የሚመሰረተው በሐቅ ላይ ነው። በሐቅ ላይ ሲሆን እሰየው እንቀበላለን። በሐቅ ላይ ካልሆነ ደግሞ የፈለገ ሚሊዮኖች ነን ቢሉ ቢሊዮኖች ነን ቢሉ እኛ ከእንዲህ አይነት ክህደት ንግግር ጋር አብረን አንሄድም፣ እናስተምራለን። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተአምሩነ ቢልማዕሩፍ ወተንሐውነ አኒል ሙንከር እናንተ ከህዝቦች በላጭ ተደርጋችሁ የተላካችሁ ናችሁ፣ በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ ተብሏል። ከዚህ የበለጠ ደግሞ መጥፎ ንግግር የለም። ከተውሂድ የበለጠ ደግሞ መልካም ንግግር የለም። ስለዚህ እኛ በተውሂድ በሱና እንጣራለን። ሽርክና ቢድአን እናወግዛለን፣ እናስጠነቅቃለን። መውሊድ አይለያየንም ብለን አናጭበረብርም ህዝቡን። ታማኝ መካሪ ማለት የሽርክ መናኸሪያ የሆነውን መውሊድ ፓርላማ ለመግባት ወይ መጅሊስ ለመግባት ሲል አይለያየንም፣ ምን ችግር አለው፣ አሁን አንድ እንሁንና ዋናው ወንበሩን እንያዘው ብሎ አያጭበረብርም። ወንበር ካላህ ነው የሚሰጠው። ወንበር ሲሰጥህም ደግሞ እማትሰራበት ከሆነ ምን ልታረግ ወንበሩን ትመኘዋለህ ሲጀምር ማለት ነው። ስለዚህ እንተቤህ ሙስሊሞች ሆይ ማንም ሲያታልላችሁ ዝም ብላችሁ አትዩ ማለት ነው። ወደ ሊሉ ሸምሲ ወልቀመር ነቢዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ፀሐይና ጨረቃን ያመልኩ የነበሩ ሰዎች እንዳሉ ማስረጃው ቀውልሁ ተዓላ ላቅ ያለው የአላሁ ስብሓነሁ ወተዓላ ቃል ነው። ወሚን አያቲሂ ከተአምሮቹ ውስጥ አለይሉ ወነሃር ሌሊትና ቀን ናቸው። ወሸምሱ ወልቀመር ፀሐይና ጨረቃ ናቸው። ላተስጁዱ አትስገዱ፣ ይኸው ክልከላ ነው። ሊሸምሲ ወላ ሊልቀመር ለፀሐይም ለጨረቃም አትስገዱ አለ። እንቀጥላ ለአብሬትም ለቃጥባሬም ለኑር ሁሴንም ለነጃሺም ቃድር ጀይላኔም ለአልይም ለሁሴንም ለማንም እንዳትሰግዱ። በምን አወቅን? ይሄንን የሚመጣው ያብራራልናል። ወስጁዱ ስገዱ ለማ ሌላ ለአላህ። ማን ነው እሱ ደግሞ? አላህ አለዲ ኸለቀሁነ ያ የፈጠራቸው ማንን? ፀሐይን ጨረቃን ብቻ ብለን እናቆማለን እንዴ? አናቆምም። ሌላ አንቀጽ እናምጣ። አላሁ ኻሊቁ ኩል ሸይ አላህ የሁሉ ፈጣሪ ነው። ስለዚህ የጅብሪልም የሙሐመድም ሰለላሁ ዐለይሂ ወሰለም የአልይም የኢሳም የሁሰይንም የፀሐይም የጨረቃም የአብሬትም የቃጥባሬም የሁሉም ፈጣሪ ነውና አላህ ምን አለ? واسجدوا لله ለአላህ ስገዱለት። الذي خلقهن ያለ ፈጠራቸው إن كنتم إياه تعبدون እውነት እናንተ የምትገዙት የምታመልኩት እሱን ከሆነ ለሱ ብቻ ስገዱ አለ። ዛሬ ሀገራችን ላይ ሰዎች ሄደው ቃጥባሬ መውሊድ ብለው ለቃጥባሬ ቀብር ይሰግዳሉ። ይሄ ክህደት ነው። የሚሰገደው ለአንድ አላህ ብቻ ነው። ነብዩ صلى الله عليه وسلم ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከሻም አካባቢ መጣና አሁን ሶሪያ ከሚባለው እዛ አካባቢ ያሉ ህዝቦች ለንጉሶቻቸው ሲሰግዱ ያያል። እሱም መጣና ሰገደላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ምንድነው የምታደርገው አሉት። ሻም አካባቢ ያሉ ሰዎች ለንጉሶቻቸው ይሰግዳሉ፣ እርሶ ደግሞ ከንጉሶቹ ሁሉ በላይ ነዎት አላቸው። ምን አሉት እሳቸው? ፍጡር ለፍጡር መስገድ አይበቃለትም አሉ። ስለዚህ ማንም ፍጡር ለማንም ፍጡር ስጁድ አያረግም ማለት ነው። ለማን ሲቀር ሁሉም ፍጡር ለአላህ እንጂ ለማንም ሊሰግድ አይገባውም። ሀታ እኮም ምን ተብለን ታዘናል? ከሱቢህ በኋላ ከፈጅር በኋላ ሰላት እንዳንሰግድ ተከለከልን? ከአሱር በኋላ ሰላት እንዳንሰግድ ተከለከልን። ለምን? እንዳንመሳሰል ከነማ ፀሐይን ከሚያመልኩት ሰዎች ጋር ፀሐይ ስትወጣና ፀሐይ ስትገባ ስለሚሰግዱ ማለት ነው። ሀታ ፀሐይ ይባላል። ትወጣለች አይደል? አሁን ትገባለች። ስትገባ ለመውጣት ሱጁድ አድርጋ ነው ለጌታዋ መልሳ፣ በነገታው ደግሞ ከየት የምትወጣው? ከምስራቅ የምትወጣው ማለት ነው። ዛሬ ሰዎች ተመልከት፣ ለሞቱ ሰዎች ይሰግዳሉ። በዚህ በ በሰሜን በደቡብ በምስራቅ በምዕራብ ምን የምትለየው ቦታ አለ? ለቀብር ሄደው ይሰግዳሉ። ግን የቀብር ሰዎች ከኛ ነበር ምን የሚፈልጉት ዱዓ የሚፈልጉት ማለት ነው። ወደ መላኢከቲ መላኢካን ደግሞ የሚያመልኩ ሰዎች እንደነበሩ ቀውልሁ ተዓላ ማስረጃው ላቅ ያለው ያላሁ ሱብሓነሁ ወተዓላ ቃል ነው። ወላ ያእሙረኩም ሊያዛችሁ እኳ አይገባም አያዛችሁም። አንተ ተተኺዙል መላኢከተ ወነቢይነ አርባባ መላእክትንና ነቢያቶችን ጌቶች አማልክት አድርጋችሁ እንድትይዙ አያዛችሁም ودليل الأنبياء قوله تعالى نبيات دمو يملك كندنا بر رسول صلى الله عليه وسلم بتلاكو باتشو زمن ما سرجو لك يا الله سبحانه وتعالى قال نو وإذ قال الله يا عيسى بن مريم الله بالجيزي أنت عيسى يا مريم لشوي أنت قلت للناس اتخذوني وأمي إلهين من دون الله أنت لسوج بلا هلنا أنا إن الناتين ካላህ ሌላ ሁለት አማልክት አድርጋችሁ ያዙ ብለሃልን ብሎ አላህ ይጠይቀዋል። قال سبحانك ጥራት ይገባህ ይላል። ما يكون لي ለኔ እኮ አይገባኝም أن أقول እል ዘንድ ما ليس لي بحق ለኔ ተገቢ ያልሆነን ነገር ማለት ለእኔ እኮ ተገቢ አይደለም ይላል። إن كنت قلته فقد علمته ብየውም ከሆነ አንተ በርግጥ ታውቀዋለህ አለ። تعلم ما في نفسي አንተ እኮ በነፍሴ ውስጥ ያለውን ታውቃለህ። ولا أعلم ما في نفسك በአንተ ውስጥ ያለውን ግን አላውቅም إنك አንተ አላሙል ኡዩብ አንተ ሩቆችን ሁሉ በጣም አዋቂ አንተ ብቻ ነህና ሲል ኢሳ አለይሂ ሰላም ይመልሳል ማለት ነው። ስለዚህ የቁርአን ሲወርድ አምላኪዎች የኢሳ አምላኪዎች ስለነበሩ እንደ ቁርአን ወረደና መልስ ሰጣቸው ማለት ነው። አላህ ምን በማድረግ ኢሳ እንኳን ሲጠየቅ ለወደፊት እሚለው ይሄን ነው ተጠንቀቁ ብሎ ወደ ሌሎች ሷሊሒን ደጋጎቹን ደግሞ ምን የማምለክ ማስረጃው ቀውልሁ ተዓላ ላቅ ያለው አላሁ ስብሓንሁ ወተዓላ ቃል ነው። ደጋጎቹን ያመልኩ እንደነበር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተላኩባቸው ህዝቦች ካላህ ውጭ መልካም መልካም የሚባሉ ሰዎችን ይጣሩ ነበር። ኡላኢከ አለዚነ የድዑን እነዚያ እኮ የሚለመኑት የሚጠሩት ካላህ ውጭ የሚመለኩት የብተጉን ከጃ የነበሩ እነሱ ራሱ ኢላ ረቢሂም ወደ ጌታቸው አልወሲላ አዩሁም አቅረብ የየትኛው መንገድ ነው ይበልጥ ወደ ጌታችን የሚያቋርጠን ብለው ከሚጠሩት ሰዎች ነበሩ እነሱ ራሳቸው ወየርጁነ ረሕመተሁ እዝነቱን በመከጀል ወየኻፉነ አዛበህ ቅጣቱንም ደግሞ በመፍራት ወደሊሉል አሽጃሪ ወልአሕጃር ዛፍና ድንጋይን ደግሞ የሚያመልኩ ሰዎች እንደነበሩ ቀውልሁ ተዓላ ላቅ ያለው አላሁ ስብሓነሁ ወተዓላ ቃል ማስረጃችን ነው። እንግዲህ ምን ድንጋይ ያልኩትን ላት ወይ ኡዛ የመሳሰለውን ብለው በድንጋይ ቅርጽ ይሰሩለታል። ከዛ በኋላ መስዋዕት በግም ይሁን ፍየል ወርድ ወስደው ያርዱና ደሙን ድንጋዩ ላይ ይለቀልቁታል። ይሄ እንግዲህ ድንጋይ አምልኮ ይባላል። ያው እዛ ድንጋዩ ላይ ሰፍሯል የሚባለውን መንፈስ ማምለክ ማለት ነው። ቀውልሁ ተዓላ ላቅ ያለው ያላሁ ስብሓነሁ ወተዓላ ቃል ነው ማስረጃችን። አፈራአይቱም ላተ ወልዑዛ አላትንና አልዑዛን አያችሁን? ወመናተ ሳሊሰተ ልኡኽራ ሶስተኛይቱንም ሌላዋን መናትንስ አያችሁን? እንግዲህ ሱረቱን ነጅም ላይ ስላሉት እንዳለ የተጠቀሰበት ነው። ሲመለኩ የነበሩት ድንጋዮች ተቀርጸው በሐውልት መልክ ሲመለኩ የነበሩት የተጠቀሰበት ነው። ከቁርአን ስለሆነ ማስረጃው ረሱል ሰለላሁ ዐለይሂ ወሰለም የተላኩባቸው ህዝቦች ይህን ተግባር ይፈጽሙ ነበር ማለት ነው። ወሐዲሱ አቢ ዋቂድን ለይሲ ረዲየላሁ ዐንሁ ይሄ ደግሞ አሁን ዛፍን ያመልኩ እንደነበር የሐዲት ማስረጃ ነው። ቃል እኚህ ታላቅ ሶሃባ አሉ ኸረጅና ማዐ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ወጣን። የት ኢላ ሁነይኒን ወደ ሁነይን ዘመቻ አብረን ወጣን። ልክ በድር ዘመቻ እንደሚባለው ሁነይን የሚባልም ዘመቻ ነበር። ወናሕኑ እኛ እኮ ነበርን ሁደታኡ አሕዲን ቢኩፍር ከክህደት ገና በቅርብ ጊዜ ተመለስን። አዲስ ሰለምቴዎች ነበርን። ወሊል ሙሽሪኪን ለአጋሪያን ደግሞ ለሙሽሪኮች ሲድረቱን ዛፍ ነበረቻቸው። እንግዲህ እኚህ ሶሃባ አቢ ዋቂዲን ለይሲ አዲስ ሰለምተ ነበሩ። ከጥቂት ሌሎችም ሶሃባዎች እንደዚሁ አዲስ ሰለምቴዎች ነበሩ። ከዛ ጦርነት ወጡ። ሁነይን የሚባል ከማ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረው ሆነው ሙሽሪኮች አጋሪዎች ደግሞ ነበራቸው አሉ። ምን ወሊል ሙሽሪኪን ሲድረቱን ለሙሽሪኮች ዛፍ ነበረቻቸው። ያቺ ዛፍ ምንድን ነበረች? ያዕኩፉነ ኢንደሃ እሷ ዘንድ ይቀማመጡ ነበረ፣ ቁጭ ይሉ ነበረ። ወየኑጡነ ቢሃ አስሊሐተሁም መሳሪያዎቻቸውን ደግሞ ወስደው ያንጠለጥሉባት ነበር። ጦራቸውን፣ ሰይፋቸውን እነዚህ አጋሪያን እዛች ዛፍ ላይ ወስደው ያንጠለጥሏታል። ምንን ፍለጋ? እዛ ካንጠለጠልናት ኃይል ታገኛለች፣ በደንብ ትዋጋ እንዋጋበታለን ብለው ስለሚያምኑ ማለት ነው። ዩቃሉ ለሃ ትባልም ነበር ዛፏዋ ዛቱ አንዋጥ ዛቱ አንዋጥ የሚባል ስም ተሰጥቷት ነበር ተሰይማ ነበር ማለት ነው ለምሳሌ አንድን ዛፍ ነጥለው ስም ይሰጧታል አጋሪዎቹ እሷ ላይ ደግሞ ልባቸው ይንጠለጠላል እንረዳባታለን ብለው ሰይፍን ወስደው ሁሉ ያንጠለጥሉ ነበር فمررنا بسدرة እኛም በሆነች ዛፍ በኩል አለፍን ከማን ጋር ከነብዩ صلى الله عليه وسلم ጋር ማለት ነው فقلنا አልናቸው ያ ረሱላላህ አንቱ ያላህ መልእክተኛ ሆይ ይጅዓለና ለኛ አድርግልን አልናቸው። ذات أنواط ሰይምልን፣ እቺን ዛፍ በዛፍ በኩል ስለሆነ ያለፉት ምን አድርግልን አሏቸው። ዛተ አንዋጥ ሰይምልን፣ እቺንም ዛፍኛ ለኛም ሰይምልን። ከማለሁም ዛቱ አንዋጥ ለአጋሪያን ዛቱ አንዋጥ የምትባል እንዳለቻቸው ለኛም ዛፍ አድርግልን ሲባሉ ደነገጡ። ረሱል ሰለላሁ ዐለይሂ ወሰለም ተመልከቱ፣ ወደ ዘመቻ ነው እየሄዱ ያሉት። ምን አሉ? አላሁ አክበር አላሁ አክበር አላሁ አክበር አሉ። ሶስት ጊዜ ተክቢር አረጉ። እሳቸው ሲገረሙ ሱብሓነላህ አላሁ አክበር ይላሉ። ከዛ ምን አሉ? ኢነሃ ሱነን አሉ። እቺ እኮ ፈለግ ናት። በኒ እስራኤሎች ሙሳ ዓለይሂ ሰላምን ኢጅአል ለና ኢላሃን ከማለሁም አሊሃ ለእኛም አማልክት አድርግልን ለነሱም አማልክት እንዳላቸው ያሉትን አይነት እኮ ጥያቄ ነው እኮ ያነሳችሁት፣ ያደረጋችሁት እኮ የነዛን ፈለግ ነው። ብለው በጣም ተቆጡ ረሱል ሰለላሁ ዐለይሂ ወሰለም። ለምን ሙሳ አለይሂ ሰላም የእስራኤል ልጆችን ይዟቸው እየሄደ እያለ ጣዖት ሲመለካዩ ያው አምላክ ተብለው የሚወሰድ ማለት ነው፣ የውሸት አምላክ። ከዛ እነሱ ምን አሉ? ለኛም አምላክ አድርግልን። ለነሱ ምን እንዳላቸው ለነሱ አምላክ እንዳላቸው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ከዚህ ጋር አስተያዩትና ምን አሉ? እናንተ የጠየቃችሁት ጥያቄ እኮ የእስራኤል ህዝቦች ሙሳን የጠየቁትን አይነት ለእኛም አምላክ አድርግልን ለእነሱ አምላክ እንዳላቸው ያሉትን አይነት ጥያቄ ነው አሉ። ከዚህ ምን እንይዛለን? ታላቅ ትምህርት እንወስዳለን። እሱም ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ወደ ሆነይን ዘመቻ እየገቡ ሽርክ ስላጋጠማቸው ቁጥሬ ይቀንስብኛል፣ በኋላ እኮ ወደ ጦርነት ነው ምገባው ብለው ይህንን ክህደት ይህንን መጥፎ አስተሳሰብ ምን አላደረጉም? ዝም ብለውት አላሳለፉም። ወዲያውኑ በምን አይነት መንገድ ተቆጥተው ረድ አደረጉበት፣ ውድቅ አደረጉት። ምክንያቱም እዛም እንዋጋለን የሚሉት ክህደት ነው። ክህደትን ለመዋጋት ስለሆነ የወጡት ማለት ነው። ዛሬ ሀገራችን ላይ እዩ፣ የድምጻችን ይሰማ እንቅስቃሴ መጣ ተባለ። አህባሽ እንደሚታወቀው በክህደትና በቢድዓ የተሞላ ቡድን ነው። አህባሽ ይወገዳል፣ አባይ ይገደባል ብለው መፈክር ይዘው የወጡ ኢኽዋኖች ከዛ ትንሽ ቆዩና ምን አሉ? የአላህ ስምና ባህሪያትን ብናነሳ አሉ አሻኢራዎች ይከፉብናል አሉ። ተመልከት፣ ይሄ እኮ የነብዩ ፈለግ አይደለም ሰለላሁ ዐለይሂ ወሰለም ነቢዩን ተቃርነው ማለት ነው። ቀጠሉና መውሊድ ቢድአ ነው ብንል ያውም እኮ ቢድአ እኮ አይደለም ትልቅ ቢድአ የሽርክ መናኸሪያ የሆነ ማለት ነው። ስንት የክህደት ንግግር የሚነገርበት አላሁመ ሰሊ አላ ሙሐመድ መገነቢ የሁሉ ቀላቢ አንቱ ኖት ያላህ መልእክተኛ የሁሉ ቀላቢ ተብሎ ይህ ክህደት በአደባባይ የሚነገርበትን መውሊድ ማለት ነው አንናገርም። በል እንዲያው መውሊድ አይለያየንም፣ መውሊድ አይከፋፍለንም፣ የረሱል ፍቅር አንድ ያደርገናል እንጂ አይለያየንም አሉ። መቼ ይሄ የረሱል ፍቅር ሆነ? የረሱልን ዲን ማፍረስ እንጂ ማለት ነው፣ በረሱል ውዴታ ስም። ስለዚህ እነዚህ መንገድ የሳቱ ጋጠወጥ የጥመት ቡድኖች ይዘውት የመጡት ቡድን ወይም ይዘውት የመጡት አካሄድ ለውርደት እንጂ ለምንም አልዳረጋቸውም ማለት ነው። ይሄው አሁን ሰሞኑን ደግሞ ምን አደረጉ? ከአህባሽ ጋር ተስማምተዋል። አልተስማማንም ይላሉ፣ ተስማምተዋል። ምክንያቱም ምን ይሉ ነበር? አህባሽ ከኢትዮጵያ ካልተወገደ፣ ህገወጡ መጅሊስ ካልወረደ ትግሉ አይቆምም ነበር ያሉት። ይሄው አሁን ከነባሩ መጅሊስ ከአህባሹ ሶስት ሰው ተመረጠ፣ ከነሱ ሶስት ሰው ተመረጠ፣ ታዛቢ ተብሎ ወይም ገለልተኛ ተብሎ ሶስት ሰው ተመረጠ። ይሄው አርፈው ቁጭ አሉ። ስንትና ስንት ሰው ሞቶ ሲያበቃ ማለት ነው ለዚህ ጉዳይ። ስለዚህ ኡመተል ኢስላም ድጋሚ አይሸውዷችሁ። ደግሞ አንድ የሚሉት አባባል ነበር እኛ አፋጠን ስንይዛቸው መውሊድ ቢድዓ ነው፣ መውሊድ ይለያያል፣ ውስጡ ሽርክ አለው ሲባል እኛ እኮ መውሊድ ቢድዓ መሆኑን እናውቃለን አሉ በድብቅ አንዳንዶች። እሺ ለምን አታወሩትም ሲባሉ፣ ለምን ቢድዓ ነው ብላችሁ አታወሩም ሲባሉ፣ አይ መንግስት እኛን እንዳይከፋፍለንና ኃይላችንን እንዳያደክመን መንግስት እንዳያስቸግረን ብለን ነው አሉ። ጥሩ ይሄው አሁን ከህወሀት መንግስት ጋር ተጣልታችሁ ነበረ። ጥሩ ወረደ ህወሀት። አሁን ከዶክተር አብይ አስተዳደር ጋር በጣም ጥሩ ሁኔታ ላይ ነው ያላችሁት። እጅና ጓንት ሆናችኋል። ቤተ መንግስት ድረስ ሁሉ ተጋብዛችሁ ትገባላችሁ። ተፈደሉ፣ ይሄው ቃላችሁን ሙሉ። ዶክተር አብይ ጫፋችሁን አይነካችሁም። መውሊድ ቢድዓ ነው ብትሉ እስቲ በሉ፣ የሽርክ መናኸሪያ ነው በሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም አልሰሩትም በሉ፣ አራቱ ኹለፋኡ ራሺዲን አልሰሩትም በሉ፣ ሶሐባዎች በጠቅላላ አያውቁትም በሉ፣ ሙሃጅር አንሷር አያውቁትም በሉ፣ አራቱ አኢማዎች አያውቁትም በሉ፣ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ አያውቁትም በሉ፣ እነ ቡኻሪ፣ እነ ሙስሊም እነ ትርሚዚ እነ ኢብን ማጃ እነ ኢማሙ አህመድ ሁሉም ሙሐዲሶች አያውቁትም በሉ ምንም ችግር የለም እኮ ለአላህ ዲን አይደለ እንታገላለን የምትሉት የአላህ ዲን ማለት ቢድአም ማንገስ አይደለም ሱናን አንግሶ ቢድአም ማዋረድ ነው ስለዚህ ሙስሊሞች ሆይ ንቁባቸው እስከ መቼ ይሸውዷቸዋል የሽርክ መናኸሪያ የሆነውን መውሊድ ቢድአ ነው ማለት የከበዳቸው ነገ እናንተን ሐቅ ይነግሩናል ብላችሁ እንዳትገምቱ ማለት ነው የጠላ ቢጠላ ረበል ዓለሚን ከሰባት ሰማይ በላይ እያየ ነው እያንዳንዱን ነገር ይፈርዳል። ደግሞ እውነተኛ ፍርድ ማለት ነው። ስለዚህ እኛ የታዘዝ ነው። ይሄው ነብዩ ሰለላሁ ዐለይሂ ወሰለም ወደ ጦርነት እየወጡ እኮ አሳሳቢ ዋናው ጦርነት ቁጥር ይቀንሳል እኮ ወደ ጦርነት ስትወጣ የሐሳብ ልዩነት ከመጣ እሳቸው ግን አቂዳን ለመዋጋት አይደል እዛ ስም የሄዱት ባጢል አቂዳን ሽርክ አቂዳን ማለት ነው። ይሄ ዛፍ አምልኮ አገራችን ላይ የጂን አምልኮ አለ የለም አለ። የቀብር አምልኮ አለ የለም አለ። ስለዚህ ይሄ ለምን ዝም ይባላል? إنا لله وإنا إليه راجعون بزيوه يمجرشو أن نطب لانسانا انجرس مالتنا القائدة الرابعة أردتني وقائدة أن مشرك زماننا بين زمن يالو أقاريان ألو أغلظو شركا من الأولين كهدتاتشو شركاتشو كما جمريوشو يباسنو لأن الأولين يما جمريوشو يشركون في, في الرخاء بدستا جيزي بيتشا نبر بسلام جيزي نبر بيتشا ميقاروت ويخلصون ፊሽደቲ በጭንቅ ጊዜ ግን ለአላሁ ስብሓንሁ ወተዓላ ብቻ ያጠሩ ነበር። አምልኮን በጠቅላላ ለሱ ይሰጡ ነበር። ወሙሽሪኩ ዘማኒና የእኛ ዘመን አጋሪያኖች ግን ሽርኩሁም ዳኢመን ፊረኻኢ ወሽዳ የእኛ ዘመኖቹ ግን ሁልጊዜ ነው ዘውትር በሰላሙም በችግሩም ጊዜ ማለት ነው። ተመልከት ሀገራችን ላይ እኛ የኢስነይን ሰዎች ነን ብለው ሰኞ ቀንን የሚያከብሩ አሉ። የመገርገቢያው ቡና ብለው ለአብሬት ሼህ ማክሰኞ ማክሰኞ ቡና የሚያፈሉ አሉ። በል እንዲያው የአብሬት ቡና ብለው የሚጠጡት ላይ ወሬ ከተወራ ሙሉ ጀበናው ተደፍቶ ድጋሚ ነው የሚጣደው። ለምን ወሬው ልክ ሰላትን ሌላ ነገር እንደሚያበላሸው ይሄን ቡና ደግሞ ወሬ ስለሚያበላሸው ማለት ነው። ሮብን የጄላኔ ቀን ነው ብለው የሚያመልኩ አሉ። ሐሙስ የቀን ቅዱስ ብለው የሚቀሙበት አሉ። እሁድ የፈቂህ አሊሙዝ ነው የሚሉ አሉ። የአባድር ነው የሚሉ አሉ። ምን ትፈልጋለህ? ከእሁድ እስከ እሁድ ሽርክ ነው በቃ። በሰላሙም በችግሩም ጊዜ ማለት ነው። በል እንዲያውም ድርቅ መጥቶ አገራችን ዝናብ ሲጠፋ ምን ይባላል? የቦረናው ደግዬ እርዱኛ አባብዬ ይባላል። ወደ ሰሜን ማለት ነው። እነዚህ ሰዎች ቀብር ውስጥ ገብተው ሌላ ህይወት ላይ ነው ያሉት። የማይሞተው አንድ አላህን ዝናብ ስጠኝ ብሎ ማለት ሲቻል እነሱ ምን ያደርጋሉ? ይሄን ክህደት ያራምዳሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ግን ኹጥባ እያደረጉ ዝናብ የተቸገረ የገጠር ሰው መጣና ከብቶች አለቁ ንብረት ጠፋ ሲላቸው እጃቸውን አንስተው ወደ ረበል ዓለሚን ዱዓ አደረጉ። ከዛስ ኹጥባ ላይ ማለት ነው። ይሄን የዘገበው ሶሃባ ምን ይላል? ሰማዩ ምን ነበር? ባዶ ነበር አለ። ወዲያው ዳመና ያዘ፣ ዝናብ አዘነበ። ስለዚህ ዝናብ የሚጠየቀው ካላህ እንጂ ከሞቱት ከቦረናው ሻህ አይደለም ማለት ነው። ወደሊሉ ቀውልሁ ተዓላ ለዚህም ማስረጃው እነዚያ የመጀመሪያዎቹ ሙሽሪኮች ምን እንደሚያረጉ በሰላም ጊዜ እንደሚያጋሩ በጭንቀት ጊዜ ግን አላህን ብቻና ብቻ ይለምኑት እንደነበር ማስረጃው ቀውልሁ ተዓላ ላቅ ያለው ያላሁ ስብሓነሁ ወተዓላ ቃል ነው። ፈኢዛ ረኪቡ በተሳፈሩ ጊዜ ፊልፉልኪ መርከብ ላይ ደአውላሃ አላህን ይለምኑታል። እንዴት አድርገው? ሙኽሊሲነ ጥረት አድርገው ለሁዲን ሃይማኖት በጠቅላላን ፈለማ ነጃሁም ነጃ ባወጣቸው ጊዜ ግን እንግዲህ ማዕበል ሲመጣ ይደነግጣሉ፣ ይፈራሉ። ለሱ ብቻ አጥርተው ይለምኑና ፈለማ ነጃሁም ልክ ነጃስ ያወጣቸው ወዴት ኢለል በር ከባህሩ አውጥቶ ልክ ምድር ላይ ሲያሳርፋቸው ኢዛሁም ማለት ወዲያውኑ ማለት ነው። እንደው እስቲ ይሄንን አስጨናቂ የባህር ጉዞ እኮ የገላገለን እሱ ነው። እንደው አንድ ሳምንት ሁለት ሳምንት እሱን ብቻ እናምልክ እኮ አይደለም የሚሉት ኢዛሁም ወዲያውኑ ዩሽሪኩን ወዲያውኑ ያጋራሉ። ይሄ ነበር እንግዲህ ሙሽሪክ ያሰኛቸው። ተግባባን ያላህ ባሪያዎች። ስለዚህ አምልኮ በሰላምም በችግርም ጊዜ ጥርት ተደርጋ ለአንድ አምላክ ብቻ እስካልተሰጠች ድረስ አምልኮ አትባልም። ይሄ ነው እንግዲህ አራቱ ትልልቅ መርሆች ሼክ አልኢስላም ሙሐመድ ኢብን አብዱል ወሃብን አላሁ ስብሓነሁ ወተዓላ ቀብራቸውን ያስፋላቸው፣ ይማራቸው፣ ይዘንላቸው፣ የጀነት አልፊርደውስ ባለቤት ያደርጋቸው። ይህንንና የመሳሰሉ የአቂዳ ኪታቦችን ስላዘጋጁልን ማለት ነው። እኛም በአቂዳ ላይ ኖረው በአቂዳ ላይ ከሚሞቱ ሰዎች አላህ ያደርገን፣ መጨረሻችንን ያሳምርልን፣ እውቀት ይስጠን። ረበና ተቀበል ሚና إنك أنت السميع العليم وتب علينا ኢነከ አንተ ተዋቡ ረሂም ጌታችን ሆይ ተቀበለን፣ ወንጀላችንን ማረልን። ሙኽሊስ ባሪያዎችህ ለአንተ ጥርት አድርገው ከሚሰሩት ባሪያዎችህ አድርገን፣ እውቀት ጨምርልን፣ አገራችንን ሰላም አድርግልን። የተውሂድ ባንዲራን ከፍ ብላ እዚህ ሀገር ላይ ምትውለበለብ ሱና የበላይ ሽርክ የበታች ቢድአ የበታች የሚሆኑበትን ወቅት አንተው አምጣልን።